ልጃቸው እስማኤል ናቸው ሁለተኛው ልጃቸው ኢስሐቅ ናቸው የልጅ ልጃቸው ያዕቆብ እና እስራኤል የሚባሉት ያዕቆብ ናቸው ማለት ነው ከያዕቆብ በኋላ በመቶ የሚቆጠሩ ነቢያቶች በያዕቆብ ዘረግንድ ነው የተከታተሉ የወረዱት ማለት ነው የመጨረሻው መደምደሚያው ነብይ ግን በአጎት ልጅ በእስማኤል በኩል የወረደው ሀረግ ሆኖ መጣ ማለት ነው ስለዚህ እናንተ በመቶ የሚጠል የሚቆጠር እድል ተሰጥቷችሁ እንደገና ያጎታችሁ ልጅ የመጨረሻውን እድል ስለወሰደ ለምን ታቆርፋላችሁና ከኔ ጋር ትጣላላችሁ ለእናንተ እኮ የሰጠኋችሁ እድል በሎጂክ ቢሆን ኑሮ ግማሽ ለግማሽ መከፋፈል ነበረባችሁ አብዛኛውን እድል በአለም ላይ የበላይነት የተቀዳጃችሁት ለብዙ ዘመናት እናንተ ናችሁ ያን ሁሉ የቸረ ጌታ ታዲያ በሌሎቹ ደግሞ ትንሽ እንኳን አቅም ሳይደረሳቸው ተብሎ ቢሰጥ እንዴት ታቆርፋችሁ በዚህ ምክንያት ወደ ኋላ ትረግጣላችሁ አሁንም ይህ ነገር አዋጣምና የሰርፋችሁን ጸጋ አስታውሳችሁ ሽክሩን በመመለስ ከመጨረሻው ነብይ ጋራ መተባበር ነው መዳኛው መንገድ እንዲህ ካላችሁ ግን ፈውላይ ቀውሙል ኻሲሩን የሚለው ይጠብቃችኋል በማለት ያስጠነቅቃል እና የብዙ ነብያት ባለቤት የብዙ ክቱቦች ባለቤት እንዲሁም ለብዙ ዘመናት የአላህ ወዳጅ አማኞችና ታማኞች ሆናችሁ እንደመቆየታችሁ አሁንም ያው መንገድ ነውና የሚያዋጣችሁ በዛው ብትቀጥሉ ይሻላል ሲል ማስጠንቀቂያ ይሰጣል ማለት ነው እንዲህ ካላቸው ግን የወትሮዎቹም ከሃዲዎች ካፊር የሆኑት በአመፃቸው ነውና እናንተም በመጨረሻ ቢሆን ወደ ኪሳራው ዓለም መሄዳችሁ እንደማይቀር ነው ይላል ማለት ነው ወተቁ ስለዚህ ይሄንን ማስጠንቀቂያ የማትቀበሉና የማትጠነቀቁ ከሆናችሁ አንድ ከባድ ነገር ነው ላስጠነቅቅና ላሳውቃችሁ የሚሻው ተጠንቀቁ የውመን በጣም አደገኛና ከባድ የሆነ ቀን አለ ፊትለፊታችሁ የሆነ አዚመን የሃይመን ላይ ቀደሩ ቀድሩሁ ይባላል የማይለካ አሳር መከራው ከዚህ ወዲህ ከዚህ የሚባል ነገር ሳይሆን ከባድ መከራ ያዘለ ቀን አለ ለፊታቸው ይላል ወመልቂያማን ነው ላተጅዚ ነፍስን አንነፍስን በዛ አሳረኛ ቀን አንዲት ነፍስ ከሌላዋ ነፍስ ልትስተካከል የማትችልበት እለት ነው ይላል በዱንያ ላይ የፈለገው አሳር መከራ ቢፈጠር ሰዎች ይተባበራሉ ታላቅማቸው ዘመድ ወዳጅ ይረባረባል ይረዳ ማለት ነው ያኛው ከባዱ ቀን ሲመጣ ግን የመልቂያማ ሁሉም ሰው ነፍሲ ነፍሲ ከማለት በስተቀር ወላጅም ልጁን ባልም ሚስቱን ማንም የሚያስታውስ ነገር የለም የኩል ምርእ منهم يومئذ شأن يغنيه እንደሚለው በሌላ ቦታ ሁሉም ሰው ለራሱ ከበቂ በላይ አሳር መከራ ከቦታል ስለዚህ ወዴት ለምንዴት ላምልጥ ብሎ ከመጨነቅ በስተቀር የፈለገው ሮሮ ደግ ሰው ቢባል በቂያማ ቀን እገሌ ምን ደርሶ ይሆን ብሎ የሚያስታውስህን የለም እንኳን ይረዳ ቀርቶ ማለት ነው ያን አሳረኛ ቀን ለመዳና ለማምለጥ አሁን ጠንቀቅ ማለት ይበጃል ይሄን ያለበት ምንድነው የቀድሞ አባቶቻችን የአላህ ወዳጆች ናቸውና አላህ እንኳ ቢቆጣ እነሱ ይዘውን ያልፋሉ ኬላ በማለት ይመኩ ነበርና ያ ነገር አያዋጣም በዛች ቀን እንደዚህ ቀልድ የለም ሁሉም ሰው ለራሴ እንዴት ልውጣ ብሎ ነው እንጂ የሚጨነቀው የፈለገው ቅርብ ዘመድ ወዳጁን እንኳን ሊረዳው የማይችልበት አሳረኛ ቀን ነው ይላል ማለት በዱንያ የፈለገው ችግር ቢፈጠር ሰው ባለው አቅሙ ይተባበራል ማለት ነው እኔ ያለሁኝ በማለት ያስፈልጋውን ሁሉ ድጋፍ ይሰጣል ከአኺራ ወዲያ በዱንያ የሚመጣው ነገር ምንድነው ግፋ ሞት ነው የሚመጣው ሞት ደግሞ አይቀርም ሁሉም ሰው ያውቃል እና ይሄን ነገር ከማየት ወገኖች የሚጠቁ እኔ መሞት መሞት አለብኝ ይላል የመጨረሻዋ እሷ የምትፈራው እሷን ደፍራታል ማለት ነው እዛኛው ዓለም ላይ ግን የሚመጣው ምንድነው ጀሃነም ነው ጀሃነም ደግሞ ለደቂቃ ለሰዓት ለቀን ለአመት ለሳይሆን መላይን ሲኒን የማያልቅ ነገር ነው ማለት ነው እዛ ነገር ላይ ለመግባት ማን ነው የሚደፍረው እና ከዛ ለመዳን ለራሱ መጨነቅ ብቻ እንጂ እገሌ እንድርዳው የሚለው ቀርሞውንም በሐሳቡ አይመጣም እንኳን ገቢራዊ ሊያደርገው ይላል አላህ Subhanahu Wa Ta'ala ولا يقبل منها نفس عن نفس شاء አንዷ ነፍስ ከሌላዋ ነፍስ ጥብቅና ልትቆም ድጋፍ እርዳታ ልትሰጥ አትችልም ሸይአን ማለት ሸይአማ ቅንጣት እርዳታ ሊሰጥ አይችልም የሐሳብ እንኳን አይዞ በርታ ብሎ እንኳን ይችን ቃል ሊናገር የሚችል የለም በዛ ከላ ላይ ማለት ነው ولا يقبل منها عادل እንደገናም ከማንኛውም ነፍስ ደግሞ አዲል ቤዛ ተቀባይነት አይኖረውም ክፍያ ማለት ነው ዱንያ ላይ የሆነ ችግር ካጋጠመ ዘመድ ወዳጅ ተደረሰልህና ተረዳ መልካም ካልሆነ ደግሞ ዳጎስ ያለ ገንዘብ ካለ ይሄን ያህል ከፍላለሁ ጋሽ ብትለው ሊለቅ ይችላል ማለት ነው እዛ እንደዚህ አይነት ነገር የለም በገንዘብ ድርድር አይኖርም ገንዘቡም የለም ቢኖርም ተቀባይ አያገኝም ነው የሚለው አላህ Subhanahu Wa Ta'ala ወላ ተንፈውሃ ሸፋ እንደገና ደግሞ የሽማግሌዎች ሽምግልና አታገለግልም ዝም አሁንም ሌላ አማራጭ ችግር ሲፈጠር የሀገር ሽማግሌዎች ተቸጋሪ ናቸው ዋካችሁ እንደዚህ ሁኛለሁ ከገሌ ተጣልቻለሁና እንድበሉኝ ትላለህ ሂዶ ሽማግሌ ወድቆ ተነስቶ መስያ ያመጣል ማለት ነው እንደዛ ቀልድ የለም በዛ ቦታ ይላል እኔ አንድ ጊዜ መመጥባ መሆን ያለበትን ጥፋት ፈጽሞ የተገኘን ሰው ተከሰስኩት የፈለገው ታላቅ ተብሎ እኔ ጋር መጥቶ ሊጠይቅልህ አይችልም ምክንያቱም ጥያቄ በጌታ ፍቃድ ነው የሚመደበው ማለት ነው አንዱ ተነስቶ አንተ ስለመለመልከው ወይም እሱ ስላሳዘንከው እስቲ ጀን ሊጠይቅለት የሚል የለም ለምን ጌታ ሸፋአን ለማን እንዴት እንደሚሰጥ ያቃሉና ወዳጆቹ ፍርዋይሩ መንደለቲ የሽፋው እንደው ኢላ ቢኢዝኒህ እንዳለው ማለት ነው ሸፋ የሚባለው ነገር እዚህ ዱንያ ላይ ሻፊዑ ወይም ሙሸፋዕ ለሁ ናቸው የሚመርጡት ማለት ነው አንድ ጥፋት ካጋጠመህና ከአንድ ወገን ጋር ከተጋጨህ ያንን የተቀየመህን አካል ለማስረዳት አንተ ባካችሁ እርዱኝ እንደዛ አይነት ችግር ተፈጥሮብኛል ብለ ሽማግሌዎችን ራስ ትመርጣቸዋለህ ማለት ነው ወይም ደግሞ አንዳንድ ደግ ሰዎች አሉ በአንድ አካባቢ ችግር ተፈጥሯቸው ሳትጠራቸው ራሳቸው በፍቃዳቸው የሚመጡም አሉ ማለት ነው ለአላህ ብለው የዛ አይነት በዚህ መልክ ነው ሽምግልና በዱንያ ላይ የሚመጣው ማለት ነው ታከራ ደግሞ ሽምግልና የሚባለው ነገር ከሁለቱም የራቀ ነው አንተም ልትመርጠው አትችልም እሱ ምን ያለው ብሎ ሊመጣ አይችልም ማለት እንግዳው ማን ነው የሚመለምለው ባለቤቱ ያ ተጠያቂው ነው ማለት ነው ይምረህ ከፈለገ ለጀሌ እጀሌ የተባለው ወዳጀ ቢጠይቅለት ተቀበለዋለሁ የሚል ፍቃደኝነት ሲያሳይ ነው ሊመጣ የሚችለው ማለት ነው እሱ ያን ፍቃድ ካልሰጠ ግን አንተ ብትመርጠውም ተቀባይነት የለውም እሱም ደግሞ ልርዳ ብሎ መነሳት አይችልም የአኸራና የዱንያ ሸፋ ዋሲቷ የተለያዩ አመጣጣቸው ምንጫቸው የተለያየ ነው ሰዎች ግን ብዙ ጊዜ የሚያውቁት በዱንያ ላይ እንደሚሰራው ይመስላቸውና አንደና የስመጥር የሆነ አባት ካለ ወይም አጎት ካለ ወይም ሼፍ ሙሪድ ከሆን በቃ ነገር ያሉ ይያል ከተመካለ አንተ መለመልከው ማለት ነው እዛ ግን እንዲህ አይነት ነገር የለም የፈለገው ትልቅ ይሆን መዳቢው አላህ ነው አላህ እገሌን ለገሌ ይጠይቅለት ብሎ ፍቃድ ሲሰጥ ብቻ እንጂ አንተ ስለመለመልከውና ወይም እሱ እገሌ ወዳጀ ነው ፈዳሜ ነው ብሎ ሊጠይቅ የሚችልበት ሁኔታ የለም እና ትልቁ የሚፈጠረው እዚህ ላይ ነው አላህ Subhanahu Wa Ta'ala ያለኔ ፍቃድ ማንም ሊጠይቀኝ አይችልም ነው የሚለው ማለት ነው እና ወላ ተንፈዋ ሸፋ ማለት ሽማግሌዎች ሽምግልና ማንኛውንም ነፍስ አይጠቅማትም ለምን ሽምግልናው ራሱ ፍቃድ ያልተሰጠውምና ማለት ነው ከባለቤቱ አልተጋበዘም ያንን ፍቃድ ካላገኘ ሊሸመግልህ እንኳን ቢፈልግ አይሳካለትም ማለት ነው ወላሁም ይንሰሩን እንደውም እነዚህ ተከሳሾች በራሳቸውም ሆነ በሌላ ወገን አይረዱም ይላል አራት ነገሮች ሁሉ ዘጋ ማለት ነው በዚህ በዱንያ ላይ ማንኛውም ችግር ከተፈጠረ አሳሳቢ ነገር ከተከሰተ ያን ነገር ለመፍታት አሁን በተጠቀሱት ዘዴዎች ነው የምትጠቀመው ማለት ነው አንደኛ እንግዲህ አራቶች ነጥቦች በደንብ እንረዳቸው ማለት ነው በዱንያ ላይ የፈለገው ችግር ከተፈጠረ አሁን የተጠቀሱት አራት መፍትሄዎች በዚህ ሊጠቀም ይችላል ማንኛውም ሰው ማለት ነው አንደኛ ነፍስ ሊነፍስ አንዲት ነፍስ ለሌላ ነፍስ አባት አለ እናት አለች ወንድሞች አሉ አጎት አክስቶች አሉ እገሌ በተሰባባል ችግር አጋጠመው ከተባለ በሙሉ ይመጣሉ ባላቅማቸው ሊተባበሩ ማለት ነው ወይም ደግሞ ባለስልጣናት ወገን ካለ እሱም አለሁላ ይዞ ይላል ማለት ነው ከዛ ቀጥሎ ደግሞ አድል ይመጣል ገንዘብ ነው ጣልቃ የሚገባው ማለት ነው እነዚህ ሁሉ መስል ያመጡ የማይችሉ ከሆነና ጥሩ ገንዘብ ካለ በዛ በገንዘብ ከነፍሴ በላይ ድረስ መላእክት ልትከፍል ትችላለህ ማለት ነው ከዛ ቀጥሎ ካልተሳካ ደግሞ ሸፋ የሚባለው አለ ሰው ለገንዘብ የማይበገር ኃይለኛ ጥላት ያገኝጥመሃል ወይም እሱ የሞላለት የደላው ገንዘብ ሞልቶታል ያንተን ይንቀዋል ማለት ነው መበቀል አለብኝ ብቻ ብሎ ይነሳል ያነ ደግሞ እሱ በሚያከብራቸው ታላላቅ ሰዎች ስትሄድበት እንደገና ምን አረጋለሁ ለእናንተ ብዬ ብሎ እጅ ሰጣል ማለት ነው ይሄ ነው ሌላው እነዚህ ሁሉ መፍትሄዎች አልቀበልም ካለ ምን ይሆናል አንተ ያለ የሌለ ኃይልህን አስተባብረህ እንግዲህ ሞት አልቀረ ይዤ መጥፋት አለብኝ ሳይቀይ መልክ ደም በሚለው ልትበቀለው ትችላለህ ማለት ነው ጉልበቱ ካለ ይሄም የለም እና አላህን ላታጠቃው ትችላለህ እንደታደርገ እነዚህ ሁሉ ነገሮች ቦታ የላቸውምና ምን ይሆናል አማራጩ ወደ ጀሃነም መላክ ይሆናል ማለት ነው ስለዚህ እነዚህ ጀገሮች ሁሉ ለማዋጋት ቢስ ከመሆናቸውና ለከፋ ችግር ከመጋለጥህ በፊት አሁን አቅምህን አውቀ ተጠንቀቅ ጌታ ያለህና የመከረህን ተቀበልና ተከተል ይለናል ይሄ ለሁላችንም ነው እንግዲህ ላንተም ለኔም ለማ ለሷም ለዙም ለሱም ነው ማለት ነው ይሄን አላህ Subhanahu Wa Ta'ala ግልጽ አድርጓል ማንም ገላጋይ አያድንህም የትም ሄደህ አትጠፋም ሩጠህም አታመልጥም ይህን ጊዜ አደብ ብትይዝና አቅምህን ብታውቅ በእኔ ፍቃድ ብትመራ ይሻላል እያለ ነው ማለት ነው እና ይህንን እንግዲህ ለበኒ እስራኤሎች ነው እንደመነሻ የወትሮ ወዳጆች እናንተ ሁለታን ሁሉ በልታችሁ ሁሉ ነገር ረስታችሁ ሰይጣን ጋራ የምትሰለፉ ከሆናችሁ እኔ ደግሞ እናንተ ለመቅጣት ዱላዬን ሳነሳ ማንም የሚያስጥላችሁ የለም ወላ ኢብራሂም ወላ ይስሐቅ ያዕቆብ የእስማኤል ልጅ ነኝ ብትል ማንንም አያድንህም እነሱ እኮ የኔ ወዳጅ የሆኑት ክብር ስለሚጠብቁና የኔም መብት ስለሚያስከብሩ ነው የኔን ጥላት ማጣልቃ ገብተው መቀጣት የለበትም የሚሉ ከሆነ እነሱ ራሳቸው ወንጀለኛ ይሆናሉና ተጠንቀቅ ማንንም አያድንህም ይላል ማለት እንግዲህ በዛ ደረጃ ያሉትን ሰዎች እንደዚህ ብሎ ሲያስጠነቅቅ የኔና አንተ ቢጤ ደግሞ ምንም የሌለን በምን ልንመካ እንችላለንና ከወዲሁ መዳኛና ማምለጫው አደም መግዛትና በጌታ ፍቃድ መመራት ነው ማለት ነው هذا وصلى الله وسلم على النبي ሰላቱ ሰላም አለ ረሱልና ሰለላሁ ዐለይሂ ወሰለም እንደገና ተመልሰናል وإذ በሰላ ኢብራሂም ረቡሁ ቢከሊማቲን ፋተመሁን ስኩርላሁ ሚያ ረሱላና رسولنا ሆይ አውሳላቸው አስገንዝባቸው ይላል መኖን ኢሪብ ተላ ኢብራሂም ረቦ ኢብራሂም አልኸሊል አለይሂ ሰላቱ ወሰላም ጌታው የፈተነው ጊዜ የሰጠውን ምላሽ ምን እንደሆነ እስቲ አውሳላቸውና አስገንዝባቸው ይላል በከሊማቲን በተለያዩ የትእዛዘ ቃላት አላህ Subhanahu Wa Ta'ala ኢብራሂምን ጠጣር የሆኑ የትእዛዝ ቃላቶችን አወረደላቸው ማለት ነው እብራሂም እንደዚህ እንደዚህ እንደዚህ እንድሰራ እፈልጋለሁኝ የሚል ተደራራቢ የሆኑ የተዛዛ ቃላቶችን አውርዶ ወዳጁን ፈተነው ጌታ ይላል ያንዶ ወዳጅህ ወዳጅ እንደመሆነ እንደ እንደ እንደ እንደ ልሰራልኝ እፈልጋለሁኝ በሚለ ጊዜ ፈተና ላይ ነው የምትወድቀው ወያኔ የተፈልገብህን ነገር በአግባቡ ሰርተህ ወዳጅነት እንዲቀጥል ታረጋለህ ወይም ደግሞ ያንን አልችልም ብለህና አጓርለህ ተወዳጅነት ተወርዳለህ ማለት ነው ፈተና ነው ስለዚህ አላህ Subhanahu Wa Ta'ala ኢብራሂምን ታላቅ ወዳጅ መሆናቸውን ለማረጋገጥ ጠጣርና ከባድ የሆኑ ድርብር ፈተናዎች ነው የሰጣቸው ምን ብሎ አይደለም ወዳጅ ያደረገው ተፈዘላ ኢብራሂም ኸሊላ የሚለው ማዕረግ እንዲሁ ዝም ብሎ በነሲብ በአጋጣሚ የመጣ ይመስላችሁ ብዙ ፈተና አልፎ ነው ኢብራሂም የኔ ልዩ ወዳጅ ሊሆን የቻለውና እነዛን የፈተና ቃላቶችን እንዴት እንዳቀረብኩለትና እሱ ምን አይነት ምላሽ እንደሰጣቸው አውታላቸው ለተከታዮች ይላል እና አብርሃም የዚህ አይነት ከባድ ፈተና አዘል ቃላቶች ሲደርሱት ምን አደረገ ታተመሁን እነዛን ለፈተና የቀረቡትን ቃላቶች ሙሉ በሙሉ አከናወናቸው ዝጉት ባካችሁ ሌላውን እያበላሸብን ምን ይሻላል እና ፈአተመሁን እነዛን አማን የፈተና ቃላቶች መቶ በመቶ ተወጣቸው ሲል አላህ ይመሰክርላቸዋል ለኢብራሂም እና ወኢብራሂም الذي وفى እንደሚለው ሱረቱ ነጅም ላይ ኢብራሂም ፈተናውን መቶ በመቶ የደፈነ ጀግና ነው ብሎ ያወደሳቸው ማለት ነው ጎበዝ የተባለ ፈተና እንግዲህ 95 ከመቶ 98 ከመቶ ያመጣ ጎበዝ ይባላል መቶ የደፈነ ግን ምን ይፈልጋል ከዛ በላይ እና አላህ ፈአተመሁን ይላል እነዛን የፈተና ቃላቶች ኢብራሂም ማጓደል ቀርቶ ሙሉ በሙሉ ነው ደፍኖ ያመጣቸው ለዛ ነው ኢብራሂም ልዩ ወዳጅ ሆነው ይላል ያነ አላህ Subhanahu Wa Ta'ala የፈተና ቃላቶችን በአግባቡ በሚወጣበት ጊዜ ለጎበዝ ተፈታኝ ጥሩ ውጤት ሲያመጣ ጊዜ ሽልማት እንደሚሰጠው قال اني جاعلك للناس اماما እንግዲህ አንተ የተሰጠን ፈተና ቃላቶች በአግባቡ ተወጣሃልና ለሰው ልጆች አለቃ ላደርግህ ወስኛለሁኝ አለው ሽልማቱ ማለት ነው ካሁን በኋላ በምድር ላይ ለሚገኙ የሰው ልጆች ሁሉ ታላቅ አርአያና ምሳሌ ላደርግህ ወስኛለሁ ብሎ ነገረው ማለት ነው ያኔ አንድ ሰው እድል በሚያገኝ ጊዜ ያገኘውን እድል በራሱ ብቻ ዘንጎ እንዲያባራ አይፈልግምና ለቤተሰባቸውም እንዲቀጥል አጋጣሚውን ተጠቅመው ቀልጣፋ ደስታ ቀረቡ ማለት ነው ቃለ ወሚን ዱርየቲ ይህን እድል ከሰጠን መሰሰጠኝ መልካም ነው ግን በእኔ ብቻ ማክተም የለበትም በዘሬም መቀጠል አለበት የሚል ጥያቄ አነሱ ማለት ነው እብራሂም እናሳቸው በብቃታቸው በስራ ውጤታቸው ያገኙትን እድል ከዛ በኋላ ለሰነፍ ዝርያ ሁሉ ሊያድሉ ሊወዝዑ ማለት ነው ያነ የምናለ ቃለ ላየናሉ አህድ ዛሊሚን ካንተ ዘሮች እኮ ዛሊሞች ሊኖሩ ይችላሉ እነዛንም ጭምር አድላቸው እንዳትላላቸው እና ዛሊም የሆኑት ግፈኛና በደለኛ የሆኑት የእብራሂም ዘሮች ብቻ ስለሆኑ ይህንን ታላቅ እድል ለነሱም ጭምር እንዲታድላቸው ልትፈልገህ ከሆነ ያ ይቻልም አላቸው ማለት ነው ግን እንዳንተው ታታሪና ታማኝ አገልጋዮች ከሆኑ እንኳን ያንተ ልጆች ለሌላውም አድርግለታለሁ ባትጠይቅም ማለት ነው እና ጉዳዩ የስራ ውጤት ነው አንተም በስራ ውጤት ነው እኮ የሚያገኘው ስለዚህ እንዳንተው እንዲተጉና ታማኝና አማኝ እንዲሆኑ ልጆችን አስተምር ምከር ያን ካደረገ ያገኛሉ ግን የኢብራሂም ዘር ስለሆነ ብቻ ዝም ብሎ በዘር ሀረግ ይህንን እድል ዝም ብለ ለኔ ዘሮች አድላቸው ተመጨረሻ ብትለኝ ዛሊሞች ናቸውና ለዛሊሞች ደግሞ የአይነት እድል አይሰጣቸውም በማለት አስጠነቀቀ ማለት ነው እና ኢብራሂም እንግዲህ ምን አይነት የፈተና ቃላቶች ተሰጥቷቸው ነው በብቃት የተወጡት ወደሚለው ስንመጣ ብዙ ትንታኔ አድርገዋል የተፍሲር ሰዎች ማለት ነው አብዱላህ ኢብኑ አባስ ተጠይቀው በሰጣቸው ምላሾች መጀመሪያ ቀላል ቀላል ከሆኑ ለጥያቄዎች ነው የተጀመረው ቀስ በቀስ ግን እያደጉና እየተጠሩ ሆነው ሰው ሊወጣቸው የማይቻሉ የሆኑ ፈተናዎች ነበሩ ያጋጠማቸው እነዛን ሁሉ ተወጥተዋል ማለት ነው እና በመጀመሪያ ደረጃ የቀረቡላቸው ያው ነብይ ሙርሰል ናቸው እንደሚታወቀው ወደፊትም ያው አስሊም ይላቸዋል ለኔ እጅ ትሰጣለህ እኔ ባልኩ መመሪያ ትከተላለህ ብሎ ጥቅል ጥያቄ ጠየቀላቸው ቃል አሰምቱ ረብል ዓለሚን በማለት ተስማሙ ይመጣል እዚሁ ቀጥሎ ማለት ነው ከዛ በኋላ ከአንገት በላይ አምስት ትእዛዛት ከአንገት በታች አምስት ትእዛዛት በሰውነታቸው ዙሪያ ማለት ነው ወደ ሌላ ከመሄድ በፊት ራስን ማዘጋጀት አለብህ እኔ አንተ እኔ ወዳጅ እንደመሆነ ፍጹም ንጹህና ምርጥ ሰው እንድትሆንልኝ ይሻለሁኝ አላቸው ስለዚህ ራስን ሰውነትን በማስተካከል ረገድ አስር ትእዛዛቶች ይፈልግባል እኔ ወዳጅ ለመሆን አላቸው እና ታንደት በላይ አምስት የተባሉት አንደኛ ታንገት በላይ ከሚሰሩት ግዴታዎች ቀድሞ ቀመስን ማሳጠር አላቸው እንግዲህ በተፈጥሮ የሰው ልጅ ወንድ ልጅ ያው በአፍንጫና በከንፈረኛው ከንፈር መካከል ጸጉር አለ ይህ ጸጉር በእስላም እንዲያድግ አይፈቀድም ማለት ነው የኩፋሮች መለያ ነው ይህንን ጠጉር በአፍንጫና በላይኛው ከንፈር መካከል ያለውን ሁሉ ጊዜ ማሳጠር መቁረጥ አለብህ ተብለው ታዘዙ እንግዲህ ምን ያህል አላህ Subhanahu Ta'ala ቀላል አልባሌ በምንላቸው ነገሮች ምን ያህል እንደሚፈትነን ማለት ነው ከዛ ቀጥለ ደግሞ መድመዷ ማድረግ አለበት ሁልጊዜ ሰው ልጅ ይበላል ይጠጣል ያ የምግቡ ጠረን አፉ ውስጥ ይቆያል ማለት ነው በቆየ ቁጥር ሽታ ይለወጣል ያ እንዳይኖር የኔ ወዳጅ ሆነ መጥፎ ሽታ ሊታይብህ አይገባም ሁልጊዜ መግመጥመጥና ባፍንጫህም እንደ ውሃ ማን ማውጣት አለብህ እንደገና መፋቂያ መጠቀም አለብህ ሁልጊዜ መፋቂያን ተጠቀም ብሎ አዘዛቸው ማለት ነው ከዛ ራስን ደግሞ በየጊዜው በጎተቆለ ቁጥር አቧራ ይውልበታልና ራስ ጊዜ ያው ብዙ ጊዜ ስለማይሸፈን ለአቧራ የተጋለጠ ነው እሱን ደግሞ ማበጠር ማጽዳት አለብህ ካጸዳኸው በኋላ ግማሽን ከፍለህ ወደዚህ ትደፋዋለህ ግማሽን ወደዚህ ትደፋዋለህ ያው ፎርሙን ትጠብቃለህ ማለት ነው በዚህ መልክ እነዚህን ትእዛዛቶች ታንገት በላይ ግዴታ አደረገባቸው ማለት ነው መጥመዷና አስንሻት ቀርሞ የማቁረጥ መቁረጥና ጠጉሩን መንከባከብ የሚባሉ ትእዛዝ የተሰጣቸው ማለት ነው ከዛ በኋላ ታንገት በታች የሚባለው ጥፍሮች መቆረጥ አለባቸው የሁለት እጅ ጥፍሮች ጊዜ መንጨፋረርና የቁሻሻ መከመቻ መሆን የለባቸውም እነሱን ጥፍሮችን በየጊዜው ባደጉ ቁጥር መቁረጥ አለብህ ተባሉ ማለት ነው ከዛ ብብት የውስጥ ጠጉር አለ ያን ጠጉር በየጊዜው ማስወገድ አለብህ ያ ጠጉር ባለ ቁጥር ላበት ሲሰማው የሞቃት ስለሆነ ያ ላበቱ ጠረን ያመጣል ጠጉሩ ጋራ እየተቆለቆለ ቁሻሻው ይከማቻል ያንዳ ይሆን የብብት ውስጥ ጠጉር ሁልጊዜ ማደግ የለበትም ነጠልከውም ላጨውም እሱን በየጊዜው መንከባከብ አለብህ ተባለ ማለት ነው ከዛ በኋላ እንዲሁም በፍረት ገላ ዙሪያ ያሉ ጥግሮችም እንደዛው ናቸው ወደ ቦታ ስለሆኑና ዳም የቆሻሻ መውጫ አካባቢ ያሉት ደግሞ የበለጠ ትንሽ ከቆዩ የሽታ ያመጣሉ እነሱን ሁልጊዜ ጥግሮችን ማጥፋት አለብህ እንደገና እስቲንጃ ማረግ አለብህ የቆሻሻ በወጣ ቁጥር ሁልጊዜ ማጠብና ማጽዳት ያስፈልጋል ተብለው ታዘዙ ማለት ነው እና እነዚህ ነገሮች ነው እንግዲህ አላህ Subhanahu Wa Ta'ala እንደመለማመጃ ለኢብራሂም የመጀመሪያ ትእዛዝ የሰጣቸው እነዚህን በአግባቡ አከናወኑ ከዛ በኋላ ያው የሁሉ ዝግጅት ሶላት ለሶላት ነው ጧራት ሟላ ሽሩጥ من اهم شروط الطهاره الصلاه الطهاره ስለሆነ እነዚህን አሟልተ ለኔ ስገድና እኔን አወዲስ ማለት ነው ከዛ ስግደት ሌላው ፈተና ሆኖ መጣ ነው ከዛ ጾም ደሞ ይመጣል እንዲሁም ምጽዋት ይመጣል ሐጅ ይመጣል እነዚህ ሁሉ የታዘዙባቸው ነገሮች ናቸው ስለዚህ አሁን ተጠቅቅኖቹ መጀመሩ ለምንድን ነው አላህ Subhanahu Ta'ala አላህ ካዘዘ አንድ ነገር ይሄን ነገር ፈልገዋለሁ ካለ የሚናቅ ነገር የለም አንተ በቀላሉ ስታየው እነዚህ ነገሮች እንዲሁ ለመሽከከር ለውበት የሚሰሩ ነገር ይመስላል እነዚህ ነገሮች አላህ ይወዳቸዋል እነዚህ ነገሮች በጠበቀ ቁጥር አላህ የሚወድ መሆኑን ያመለክታል እና ጉስቁልና ማንነቱን መጣል በእስላም አይፈቀድም ስለዚህ ነው አጣራቱ ሸጥሩል ኢማን የተባለው ማለት ነው ከዛ በኋላ ደግሞ እያደገ ይሄዳል ትዛዙ አርካንል እስላምን በሙሉ ያካትታል እነዛን ሁሉ እንዲሰሩ ተጠይቀው በአግባቡ ተወጥቷል ኢብራሂም አለይሂ ሰላቱ ወሰላም ማለት ነው ከዛ በኋላ ፈተናዎች እያደጉ ይመጡና ምን ያደርጋቸዋል ያው ነብይ እንደመሆናቸው ህዝባቸውን ከጣዖት አምልኮት እንዲያወጡ ለተቀን ተሰው እንዲሰሩና እንዲያስተምሩ ግዴታ ጣለባቸው ማለት ነው እና የተወለዱት ያደጉት ኢራቅ አካባቢ ነው ባቢል የምትባል ክፍለ ሀገር እዛ ነበሩ የአካባቢ ህዝብ ደግሞ በጣም በጣዖት አምልኮት የተመረዘ ነበር የተለያዩ ቁሳቁሶችን የሚያመልኩ እንዲያውም የገዛ አባታቸው የጣዖት አከፋፋይ ነበረ ማለት ነው እንግዲህ በቤተሰብ ደረጃ በዚህ ሁኔታ ያሉን ሰዎች ከጣዖት አምልኮት ለማውጣት የመነሳት ማለት ራሱን አደጋ ላይ እንደመጨመር የሚቆጠር ነው ማለት ነው አባትም ቢሆን የብዙ ገቢ ምንጭ ነው ከበርቲ ነው ያን ነገር እያስተባበረና እያከፋፈለ ነው የሚኖረው ማለት ነው ስለዚህ እኮ ነገር حرام ነው በጌታ ምስል እየሰራህ ሰዎችን ማወናበድ የለብህም ብለው አባታቸውን ሲነግሩት ምን እንደሚጠብቃቸው የታወቀ ጉዳይ ነው ይህን ነገር እንግዲህ እንዲገቡበት ታዘዙ ነብይ ናቸውና ማለት ነው ከዛ ከሱ ጋራ ከአልፎም ከአካባቢ ከባለስልጣን ጋራ ተጋጩ በዚህ ነገር በዛ ግጭት እንግዲህ ነገሩ እየከረረ ሲመጣ በመጨረሻ ይህን ሰውዬ ለአንዴና ለመጨረሻ ጊዜ መቀጣጫ ለማድረግ ያው እርምጃ መውሰድ አለብን ተባለ ማለት ነው ዝርዝሩ ያው ረጅም ነው ቀደም በተለያየ አጋጣሚ ተጠቅሷል ለብዙ አመታት ነው እንግዲህ እሳቸው ለማሳመን ለማስረዳት ጥረት ሲያደረጉ የቆይት በመጨረሻ ግን የሚሰማቸው ሲያጡ እነዛን ጣዖቶች በቃል ማውገዙ ብቻ አይበቃምና እነዚህ አይሰሙም አይለሙም አይጠቅሙም ቢሏቸው እውነት ስላልመሰላቸው አንድ ያጋጣሚውን ተጠቅመው ባባክባር ጊዜ ሰዎች ለፌስታ ለደስታ ሜዳ ላይ እንደወጡላቸው እነዛን ሁሉ ታዋታቶች በሰለታም መጥራቢያ ፈላልተውና ቆራርጠው በመጣል እርምጃ ወሰዱ ማለት ነው ያነ እንግዲህ ያገር ታወታታ ማለት የጨፈጨፈ ወንጀለኛ ምንድነው የሚጠብቀው ቅጣት ካላ ብለው ነው ጌታ ይሄን እንዲያደርጉ አዘዛቸው ማለት ነው ይህን ካደረጉ ደግሞ እንግዲህ አይቀጡ ቅጣት እንደሚጠብቃቸው ያውቃሉ የመጣ ይምጣ ብለው እርምጃውን ወሰዱት ማለት ነው በመጨረሻ ሰዎች ያው መጡ እሳቸውን አስረው ጠፍንገው መረመሯቸው እሳቸው ያው እንደፈለጡ ታወቀ ማለት ነው እና ምን ይሻላል ሲባል ህዝባዊ ውሳኔ ተሰጠ እና ግደሉት መግደልን ብቻ አይበቃውም ከነ ህይወቱ ጋማሳት ውስጥ ታስሮ መወርወር አለበት የሚባል ውሳኔ ተሰጣቸው ማለት ነው በዛ መሰረት እግራቻቸው እግሮቻቸው ታጠፍን ጎታ አስሮ አይናቸው እያየ ያገር ምድሩ እንጨት ተከማችቶ እሳት ተለኩሶበት እዛ መሃል ተወረወሩ ማለት ነው ያ ሁሉ ነገር ሲመጣ ፍንክች አላለም የኔ ወዳጅ ይላል አላህ Subhanahu Wa Ta'ala ነው በመጨረሻ አላህ Subhanahu Wa Ta'ala ጅብሪል አሚን መጣ የመጨረሻ ፈተናውን እንትልል ናመቶ ምልር ጃህብራይም ስላቸው ምን ትረዳኛለህ አንተ የኔው ቢጤ ፍጡር ነህ ጌታውን ያለው መሆን አለበት አሉት ማን ማን ነው እንግዲህ እንደዚህ ሊል የሚችለው ጅብሪል ደግሞ ተራይኛ ቢጤ ሰው አይደለም እዚህ ቁወትን እንደዚህ ለአርሽ መኪን ያለው ጌታ በዚህ ምድር ላይ አሉ ከተባሉት ጉልበተኞች በአንደኝነት የሚጠቀስ ነው ጅብሪል ጌታ ከፈቀደለት ምድራችንን እንደ ኳስ አንስቶ መሮር የሚችል ኃይል አለው ያን ያህል ኃይል እንዳለው ያውቃሉ አንተ ፍጡር ነህና በፍልስፍና ነው እንደመጣው ጋር ጅብሪል ድረስ ሊጌታ ሊቀጣይ ነው ብዬ ወደ አንተ እንድመጣ ነው ምን ትረዳኛለህ አንተ ለራስህ ደስታ ነህ አሉት ምን አይነት ኢማን ነው እንግዲህ ደግሞ ጅብሪል ያለ ጌታ ፍቃድ እንደማይመጣ እንደማይጠይቃቸውም ያውቃሉ ከፈለገ እሱ በቀጥታ መስራውን ይስራ አሁንም ፈተናና ታሉ ነቁ ማለት ነው ስለዚህ ጅብሪል ባከር ዳይታል ከኔም ተጠ ጅብሪልን ተማጸናል ለብሎ ቢጣላኝ አሉና ቀጥታ አንተ አትፈለግም ማደግ ዞር በላሉ ተማን ነው እዛ ጊዜ ጌታ ምን አለ እንደተመኙት ሙባሸረተን እርምጃውን ወሰደ ማለት ነው ያናሩ ኩኒ በርደን ወሰላማን አላ ኢብራሂም ና እሳት እንድታቃጥ አድርጌ የፈጠርኩሽ እኔ ነኝ አንቺ ጸባይሽ ማቃጠል ነው የተሰጠሽን ነገር ሁሉ ዛሬ ግን ስልጣንሽ ተቀምጠሻልና ወዳጅን እንዳትነኪው ተባለች ማለት ነው ያ ሁሉ ሰዓት እንግዲህ ለሳምንታት ነው ይባላል አገር እየተቃጠለ የቆየው የአገር ምድር እንጨት አልተረፈም ጋራ ተራራ መስሎ የተከመረው እንጨት ሁሉ ለብዙ ቀናት ሲጋኝ ቆይቶ በመጨረሻ እብራሂም በጨፌ ላይ እንዳለ ሰው የልብሳቸው ጫፍ አልተነካችም ራሳቸው ቀርቶ የታሰሩበት ገመድ ብቻ ተጠላቸዋል ማለት ነው ቁጭ ብለው ፉሙ መካከል ለሰጃዳ ጌታቸውን ይዘክሩና ይሰግዱ ነበር ማለት ነው ይህ አይነት ፈተና ተወጥቶ ነው አባታችሁ የኔ ወዳጅ ሆነው ታራ የነዚህ የዛ ጎበዝ ልጆች እንደዚህ መሆን አለባችሁ ይላቸዋል እስራኤላውያንን ማለት ነው ከዛ በኋላ እንግዲህ አላህ Subhanahu Wa Ta'ala ይሄንን ታላቅ ፈተና ስለተወጣ ታላቅ ማዕረግ ሰጠውና ኢኒ ጃይሉ ከሊናሲ ኢማማ ያለው ለዚህ ነው ካሁን በኋላ እንዳንተ አይነት ቆራጥና ታማኝ ወዳጅ የለኝምና ካሁን ጀምሮ እስከ ዓለም ፍጻሜ ድረስ ለሰው ልጆች ሁሉ ቁንጮ አለቃ ራእይ አድርጌሃለሁ የሚል ማዕረግ ተሰጣቸው ማለት ነው ያነ ቃለ ወሚን ذريتي እኔም ብቻ ሳይሆን እንግዲህ የዚህ አይነት ወዳጅ ዘሮችም የሱ ቢጤ መሆን አለባቸውና የተሰጠንን ስልጣን እንዳትቀማን እስከመጨረሻው ለዘሮችም እንዲወርድ ታደርጋለህ አሉ ቃለ ላ የናሉ አህድ الظالمين አንተ በከፈተው መስዋዕት ነው ይህን ድል ያገኘኸው እንጂ ዝም ብሎ በዘርማ እንዲህ አይነት ነገር የለምና ዛሊም የሆኑ ዝርዮች ከመጡ እንደሚመጡ ያቃልና በእነዛ የአይነት እድል አይገባቸውም ወበዘችና ታማኝ አገልጋዮች ከሆኑ እነዛ ባትለውም ይሰጣቸዋል እንዳንተው ሰርተው ነውና በውጤት የሚያገኙት በማለት መልስ ሰጣቸው እዚህ ታሪክ አስታውሳቸው በዚህ መልክ እኮ ነበረ ታሪካቸው የተጀመረው ታዲያ እናንተ ከየት ወደ የት ሄዳችሁ እንደገና ተብራሂም በመወለዳችሁ ብቻ እየተመካቸው የነሱ ዘርነን ምንም አንሆንም ማለት አያዋጣም ብለ አስረዳቸው ይላል ወይዛልነ ለበይተ መታበተ ዲናስ እንደገና እብራሂም ሲነሳ ከሰራቸው ጀብዶች አንዳንድ ነገሮች አብሯቸው መነሳትና መወሳታቸው አይቀርም እብራሂም ከሰሯቸው ታሪካዊ ስራ የካባን ማቋቋም ነው ማለት ነው እና በይቱን አላህ Subhanahu Wa Ta'ala የታላቁ ወዳጅ እንዲሰራና እንዲገነባ ባዘዘው መሰረት ከፈተናው አንዱ ይሄ ነውና ቤቱን ደግሞ አላህ Subhanahu Wa Ta'ala ለሰው ልጆች ሁሉ መመለሻ ሁልጊዜ የጌታን ውዴታና ጸጋ ማፈሻ የሆነውን ታሪካዊ ቤት ስራ ብዬ ባዘዝኩት ጊዜ የሆነውንም አውሳላቸው ይላል መታበተ ሊናስ ማለት መርጃ ሊናስ ለሰው ልጆች ሁሉ መመላለሻ ካባን አላህ Subhanahu Wa Ta'ala በወዳጁ በእብራሂም ታሰራው በኋላ በአለም ዙሪያ ያሉ ሰዎች ጽድቅ ከፈለጋችሁ ወንጀላችሁ እንዲራገፍላችሁ ካማራችሁ ወደ መካ ሄዳችሁ ካባን መቃኘት አለባችሁ ያን ካደረጋችሁ ትማራላችሁ የሚል ተስፋ ቃል ሰጠ ማለት ነው በዚህ መሰረት እዛ እየመጡ ተጥንት ጀምሮ እስካሁን ድረስ የሰው ልጆች ወንጀላቸውን ያራግፋሉ የጌታን ጸጋ ያረፍ ይህንን ያደረኩ መሆኔንም አውታላቸው ይላል መታበተን ማለት መርጃ ማለት ነው መመላለሻ ሁል ጊዜ አቅም ያላቸው ሰዎች ሙስሊሞች መካ ሄደው መዘየር አይጠግቡም በሄዱ ቁጥር የበለጠ ናፍቆት እየጨመረባቸው ነው የሚሄደው ማለት ነው በዚህ ነው በአለም ዙሪያ መላይን እየከፈሩ በየአመቱ አንዳንዶቹም በየስድስት ወሩ ሁል ጊዜ ቦታ እንዳናጣ ብለው ኩንትራት አመት እስከ አመት ሁንዱቅ የሚከፍሉ ሰዎች አሉ ይሄ ምንድነው ይሄን ፍቅር የጣለባቸው አላህ ነው ማለት ነው መታበተ ለሰው ልጆች መመላለሻ ከሚናፈቀው ሁሉ የበለጠ ታናፋቂ ቦታ አድርገ መስርትላቸው ብዬ አዘዝኩኝ ይላል አንዴ ነው ሁለተኛ መታበተን ማለት መሐላ አጅሪን ወመቱባ ለማለት ነው የትም ቦታ ሰርቶ ሊያገኘው የማይችለውን ትርብርብና ታላቅ ምንዳ የሚያፍስበት ቦታ አደረኩት ይላል የትም ቦታ ሄደ ኢባዳ ብታረግ መካ ካበተል ሙሸረፋ ሄደ የምታደርገውን ልታገኝ አትችልም በአለም ላይ የፈለገው ቦታ ብትሄድ ማለት ነው ለምሳሌ አንድ ሶላት የሰገደ ሰው በመቶ ሺህ ነው የሚታሰበው የት ቦታ ነው ሊገኝ የሚችለው አንድ ሶላት መካ ላይ የሰገደ ሰው አሁን ለምሳሌ ዙር እንደሰገር ነው እኛ አራት ረካ ዙር አዲ ዙር ነው የሰገር ነው በዙ ሰዓት መካ የሰገዱ ሰዎች ግን መቶ ሺህ ዙር ነው የሰገዱት ምን አይነት ልዩነት ነው አንድ ሀገር ላይ ተቀምጠን ምናልባትም መካ ከተማ ያሉ ሰዎች ሐረም የማይሄዱ ምን አይነት ማህሩሞች ናቸው ሐረም የሰገዱ ሰዎች በዛው ከተማ ውስጥ መቶ ሺህ ያገኙ እዛው ባይኑ አሻጋሪ ያየው ደግሞ ሰነፉ የማይሰግድና ወይም ዝም ብሎ አዲ ቦታ የሚሰግድ አለ ያን ነገር ልዩነቱ ምን ያህል ነው መታበተን የማይሰፈር የማይቆጠር የሆነ አዛዝቅኝ የሆነ ምንዳ የሚገኝበት ቦታ አረገዋለሁና እሱን ቦታ በአንተ አይነቱ ወዳጅጀ እንዲሰራ ፈልጋለሁና ስራና አዘጋጅ ብዬ ትእዛዝ ይላል ማለት ነው ወአምና እንደገና ደግሞ ጸጥታ የሰፈነበት የተባረከ ቦታ እንዲሆንም አደረኩት ይላል ሁል ጊዜ መካ አካባቢ የሚኖሩ ሰዎች አላህ Subhanahu Wa Ta'ala ጸጥታቸው እንዲከበርላቸው አድርጓል በቤቱ ክብርና በረካት ማለት ነው ማንም ሰው ይሰማዋል የቱን ቦታ ወንጀል ሊሰራ ሲያስብ ይቀለዋል መካ ላይ ከሆነ ግን ግን የሌለው እንኳን ቢሆን አንድ ነገር ይቀሰኛል የሚል ስሜት ይሰማዋል ማለት ነው ስለዚህ ሌሎችን የሚያስደነግጥና የሚያሰጋ ነገር ሊሰራ አይፈልግም በእስላም ብቻ ሳይሆን በጃሂልያ በእናቡ ጃሂል ጊዜ እንኳን የአባቱን ገዳይ حرم አካባቢ ካገኘ ካባ አካባቢ አረቦች እንግዲህ እስበርስ ግድያ ያበዙ ነበረ አረመኔዎች ነበሩ ዲን የላቸውም ምን የላቸውም በወረራና በእንትን ነው የሚኖሩት ስርታቸው መጋደል ያበዙ ነበር በቀባይል ተከፋፍለው አንዱ ካንዱ ጋራ ደም መቃባት ለማዳቸው ነበረ ያ ሲጋደል የነበረው ግን አባቱን የገደለበት ወንድሙን የገደለበት አጋጣሚ ዑምራ መጥቶ ሐረም ካባ አካባቢ ታየው ቆይ ውጣልኝማ ብሎ ይጠብቃል እንጂ እዛች አካባቢ ተነጥቶ እንኳን ሊያየው አይደፍርም ነበር ይባላል ይላተፍ ሸዲድ ባሁን ጊዜ ግን ሙስሊሞቹ ሲስተዳደቡ አንዳንድ ጊዜ ሲደባደቡ እናያለን ያው በማይረባ ነገር በሶፍ የሚጣሉ ሰዎች ታገኛለ ሱብሃንአላህ ምሪ የት እንደሄደ ኢማን ማለት ነው እና ወጀል የሚያከብሩትና የሚያፍሩት ቦታ እኛ ሙስሊሞቹ ግን እየረሳን ነው ክብሩን ማለት ነው ወአምነን ይላል እንግዲህ አሁን ለምንድነው እያንዳንዱ ሰው ጌታ ይቆጣብኛል አደጋ ውስጥ ይጨምረኛል ብለው ስለሚፈሩ ሰዎች እዛ አካባቢ የጸጥታ ትብብር ያሳያሉ ባለስልጣናት ብቻ አይደሉም በጸጥታውን የሚያከብሩት ህዝቡ ኗሪው እንግዳውም ጭምር በዚህ ቦታ ወንጀል መሰራት የለበትም የሚለውን ተስማምቶ ስለሚተባበር የትም ሀገር የማይታይ ጸጥታ እዛ አካባቢ አብቦ ይታያል ይላል አላህ Subhanahu Wa Ta'ala ይህ በእኔ ፍቃድ ነው ወተፈዙ ቢመቃሚ ኢብራሂም ሙሰላ እና ኢብራሂም ታላቁ ወዳጀ ይሄን ታላቅ መድረክ በማዘጋጀቱ የሱም ዝናና ታሪክ እንዳይረሳ ከሱ ጋራ አያያዝኩት ይላል ምን ብሎ እዛ አካባቢ መጣችሁ መናሲክ የምትሰሩ ሀጅ ዑምራ ኢባዳ ጧፍ ኢትካፍ የምታረጉ ሰዎች ኢባዳችሁ የበለጠ ተቀባይነት እንዲያገኝ ከፈለጋችሁ በወዳጀ መቆሚያ ላይ ልዩ መስገጃ ያዙ ብዬ አዘዝኩኝ ይላል ይሄ ሽልማት ነው ማለት ነው ወን ታሪካዊ ቦታ የሰራውና ያዘጋጀው እሱ ነውና እሱን እንዳትረሱት መቃሙ ብራሂም የሚባል ቦታ የራሳቸው አሻራ ያለበት ማን ነው ካባን ሲገነቡ ይቆምበት የነበረው ድንጋ እንደጭቃ ጭቃ ተሰርጉዶ ይታያል በዚያን ድንጋ አላህ Subhanahu Wa Ta'ala ኢብራሂምን እንዳይረሳ ትውልድ እስከ ድረስ በዛ አካባቢ ዝቦታ አስቀምጡት ብሎ አስቀምጧል እና ጧፍ ጠውፈ ሰበቃ የሐጅ ቢሆን የዑምራ ጧፍ እንዲያጠናቀቅ እዛ ከልፈ መቃሚ ኢብራሂም ረካዓተይን እንድትሰግድ ማድረጌ የኢብራሂም ክብር እንዳይረሳ ነው ይላል አላህ Subhanahu Wa Ta'ala የሚሰገደው ለአላህ ነው ግን ከወዳጀ መቆሚያ ጀርባ ስገዱ ብሎ አዘዘ በቁርአን ማለት ነው ናይ ሲባል ግን ግዝ እዛች የከልፈ ሐጀር መቃሚ ኢብራሂም መስጊድ ግዴታ ነው ማለት አይደለም በተመቸ ጊዜ አሁን እዛ አካባቢ ተዛ ብለ መስገዱ ይመረጣል ዘህማ በሚከፋበት ጊዜ ግን አቅጣጫውን ይዘህ ወደ ወደ ውጭ መውጣት ይችላል ሀታ ተሐረም ውጭ እንኳን ብትወጣ ችግር የለም አቅጣጫው ተቁላ መስጠቱም ነውና በዛ መጠን ፈለክበት ቦታ ልትሰግድ ትችላለህ ከተቻለ ግን ረካዓተ ጧፍ ችግር በሌለበት ጊዜ ካልፈ መቃም መስገድ ያለበት መሆኑን አላህ አዝዟል ማለት ነው ወአሂድና ኢላ ኢብራሂም እሺ ወቅቱ አልቋል እየተባለ ነውና እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ወዳጅ ኢብራሂም በመልክ በምን መልክ እንዳሰለፋቸውና ምን አይነት ፈተናዎችን እንደተወጡ እያወሳ እንደገና እሳቸው የሰሩት ካዕባ ደግሞ ለዓለም ምን አይነት በረከትና ረዴት ሆኖ እንደቀጠለ የሚያሳየን አንቀጽ እየተነተነ ያለ ነው የቆመውና ከዛውን እንቀጥላለን እና አላህ Subhanahu Wa Ta'ala አመናለ ያው ካባን እንዲመሰርቱ ከመሆኑ ካባን የመሰረቱት እብራሂም ናቸው ወይ የሚል ጥያቄ ይነሳል ከዛ በፊት ሳልነበረም ወይ አለ ከዛ በፊት እንደነበረ የሚጠቁሙ መረጃዎች አሉ ማለት ነው ግን አንድ ቤት አንድ ቦታ በሚሰራ ጊዜ ዘላለም ባለበት መልኩ ሊቀጥል አይችልም በተለያየ ምክንያት ያረጅ ሊፈርስ ይችላል ማለት ነው በአንድ ወቅት እንግዲህ ኢብራሂም በዋነኝነት ይህንን ቦታ ያሳወቁትና ዝናውን ያንጸባረቁት ስለሆነ እንጂ የመጀመሪያው እሳቸው ናቸው ማለት አይደለም እና ከአደም ጀምሮ እንደመጣ ነው የሚነገርለት ማለት ነው የጌታ ማነጋገር ይህንን ነው የሚጠቁመው ወኢዝ በወና ለኢብራሂም መካነ ለበይት ይላል እና ለኢብራሂም የቤቱን ቦታ ባዘጋጀንለት ጊዜ የቤቱን ቦታ የት እንዳለ በጠቆምነውና ባሳወቅነው ጊዜ ይላል ከዛ በፊት ቤት ነበረ ማለት ነው ግን በተለያዩ ምክንያቶች ቤቱ በቃጠሎ የጠፋበት ጊዜ ነበረ በማዕበል የጠፋበት ጊዜ ነበር ነብዩላህ በነበሩበት ጊዜ ዓለም በማዕበል ተጥለቅልቃ ነበረ እንደማንኛውም ቦታ በዛ በውሃው ተጠለቅልቆ ተደምሶ ነበረ ማለት ነው ከዛም በኋላ በተለያየ ምክንያት በወረራ በጦርነት የሚወድምበትና የሚቋረጥበት ጊዜ አለ ታንዶል ስሊም ሊንፊ የሚናል ፈጠራ ከብራሂም በመጡበት ጊዜ ቤቱ አልነበረም ነው ወትሮ መሰረቱ አለ ግን ወድሞ ጠፍቶ የአካባቢ ሰዎችም ተነጭራሹ ከተማ መሆኑን ቀርቶ ባዶ ቦታ ነበረ ምድር በዳ እና ሶፋ አካባቢ ላይ ትልቅ ዋርካ ዛፍ ነበረ ያ እንጂ ወፎች እዛ ላይ ይንጫጫሉ እንጂ ምንም ነገር ሰው የሚባል ነገር አልነበረም ማለት ነው እንደዛ ምድር በዳ ሆኖ ካባ ተነጭራሽ ጠፍቶና ተረስቶ ከቆየ በኋላ እንደገና እብራሂምን እንዲመልሱትና እንዲያድሱት ነው የላካቸው ማለት ነው እና ከዛ ጀምሮ ያው የኢብራሂም ታሪክ ጋር ይያያዛል ከዛ በፊት ግን ካባ የለም ማለትን አያመለክትም ማለት ነው ስለዚህ አላህ Subhanahu Wa Ta'ala ይሄንን ቤት ታስመለሰና ካሳደሰ በኋላ የሐጅና የዑምራ ስርዓት እንዲዘረጉ አደረጋቸው ማለት ነው ከዛም ወተኺዱ ሚን መቃሚ ኢብራሂም ሙሰላ ኢብራሂም ከሚቆምበት ምልክት ጀርባ የስግደት ቦታ ያዙ ወዳጄ ይህንን ቦታ ለዚህ ማዕረግ ደረጃ ያበቃው እሱ ነውና እኔን ስታወድሱና ስትጸልዩ እሱንም እንዲያስተረሱ ከሱ ሙሰላ ጀርባ ስገዱ ያለው ለዚህ ነው ወአይድና ኢላ ኢብራሂም ከዛም ስራውን አጠናቀውና አሳውቀው ባቀረቡ ጊዜ ለኢብራሂምና ወኢስማኤል ለበኩር ልጁ ለኢስማኤልም ጭምር አንተ ሄራ በኢትየል الطائفين والعاكفين والركع ስጁድ ግዲያንን እነን በትዛዜ ቤቴን አጽዱ ጽዳቱን ጠብቁ አልኳቸው ይላል ለታይቢን ለሚቃኙት ሰዎች በየጊዜው እየመጡ እሱን የሚዞሩና የሚቃኙ ሰዎች በዛ አካባቢ ቁሻሻ ማየትና ማግኘት የለባቸውም ዛሂር ባጢኑ ንጹህ መሆን አለበት አካባቢውን ጽዳቱን ጠብቁ አስከብሩ ወላአኪፊን እንደገና በኢባዳ ተጠምደው እዛው አካባቢ ሁልጊዜ ለሚኖሩትም ጽዳቱ የተጠበቀ መሆን አለበት ወሩ ሱጁድ ሱጁድና ሩኩዕ ለሚያበዙ ሰጃጆችም እንደዛው ይላልማን ማግሪ ማህበር ነው ጌታ አምልኮት የሚካሄድበት ቦታ ስለሆነ የአምልኮ ቦታው ደግሞ ሁሉ ግዜ ንጽህናው የተጠበቀ መሆን አለበት እናንተ መመስረትና መስራት ብቻ ሳይሆን እስከ ዘለቄታው ክብሩን እያሳወቃችሁ ጽዳቱ እንዲጠበቅ አድርጉላቸው እና በቁሻሻ እየተግማማ ኢባዳ አይሆንም ማለት ነው ጣሃራ ምሽሩት ለኢባዳ መሆኑን አሁንም በግልጽ ያስቀምጣል ጣሃራቱል መካን ወጣይ ነውና ማለት ነው አንተ ሰውነቱን ንጹህ ቢሆን ልብሱ ንጹህ ቢሆን የቆምክበት ቦታ ቆሻሻ ከሆነ ዋጋ የለውም ማለት ነው ስለዚህ ይሄ ደግሞ የዓለም ቦታዎች ሁሉ ዋና አንኳር ነው መሰረት ስለሆነ ከማንኛውም ቦታ የበለጠ ንጽህናው ሊጠበቅ የሚገባ ቦታ ነውና ይህም ቦታ ጽዳቱን አስከብሩ ብዬ ለወዳጆቼ ትእዛዝ እንደሰጠውም አውሳላቸው ይላል እና የሚደረጉትን ኢባዳ ዋና ዋና አበይት ኢባዳዎች እግር መንገዱን ጠቆማቸው ካባ አካባቢ የሚደረጉ ዋና ዋና ኢባዳዎች አንደኛ እና ዋነኛው ጧፍ ነው ጧፍ ሌላ ቦታ ሊደረግ አይችልም መተካ የለውም እና በአለም ዙሪያ ጧፍ ኢባዳ የሚሆንበት ካባ ብቻ ነው አላህ የፈቀደውና ያዘዘው ሌላ ቦታ በዛ ትርፍ ቤት የተሻለ ቤት ብትሰራ አላህ ይፈቅድልህ የጧፍ ኢባዳ አንድ ቦታ ብቻ ናት የምትፈቀደው ማለት ነው እና የጧፍ እንግዲህ የራሱ መለዮ ስለሆነ አስቀደመው ሊጣኢፊን አለ ማለት ነው ከዛ ቀጥሎ አኪፊን አኪካፍ ደግሞ ለኢባዳ ያው ለዚክር ለቲላዋ ለዱዓ እዛው ቀመጣለሁ ጊዜን እዛው አሳልፋለሁ ያለውም ደግሞ ያም ሌላ ኢባዳ ነው ማለት ነው ሌላ ቦታ የሚደረግም ቢሆንም እዛ ደግሞ ይበልጣልና ለዚህ እንደዛ አይነቶቹ እንግዲህ ታታሪና አገልጋዮች ቦታውን ንጽህና የተጠበቀ አድርግላቸው በተለይም ደግሞ ሩኩዕና ስጁድ የሚያበዙት ይላል ሶላት ደግሞ ከሚሰሩት ሁሉ የበለጠ ትልቅ ስራ መሆኑን በተለይ ሩኩዕና ስጁድን መጥቀሱ ከሶላት ተግባራት ጎላ ብለው የሚታዩት እነሱ ስለሆነ ነው ወልሙሰሊን ነበረ ግን ሩኩዕና ስጁድን ማስረዘም ያስፈልጋል ጌታ ጋራ በሰፊው መወያየት በእነዚህ ሁኔታዎች ማለት ነው በዚህ መልክ አላህ Subhanahu Wa Ta'ala ኢብራሂምንና ልጃቸውን እስማኤልን እንዳዘዛቸው አውሱና አስታውሱ ይላል ማለት ነው በዚህ መልክ አላህ Subhanahu Wa Ta'ala ወዳጆቹ ይህንን ካባ ሰርተውና አስተዋውቀው ትውልድ ከትውልድ በዚህ መልክ እንዲቀጥል አድርገዋልና ይሄ ነገር እንዳይረሳ እንደገና የመጨረሻ ልጃቸው መሐመድን በመላክ ደግሞ ክብሩ የበለጠ እንዲገና ደረጀ ማለት ነው ወይድ ቃለ ኢብራሂም ከዚህም አያይዞ ነብዩላህ ኢብራሂም ባለ ጊዜ የነበረውን አውሳላቸው ይላል ይህን ታሪካዊ ቦታ ሰርቶና አዘጋጅቶ አስከብሮ በስራ ላይ በሚያውል ጊዜ በስነ ስርዓት በምረቃው ስርዓት ላይ የተናገራቸው ጸሎቶች አሉ እነሱንም እናስታውሳቸው ይላል ምን አለ ኢብራሂም ረቢ ጃል ሃዳ በለድን አሚና ይህንን እንግዲህ ለራሴ ብለህ የመረጥከውንና የቀደስከውን ቦታ በዚህ መልክ እዚህ ቦታ ከሰየምከው ፍቃድ ሆኖ ይህንን አካባቢ ካባ የሚገኝበትን አገር ጸጥታው የተከበረና የታፈራ አገር አድርገው ብሎ ጸለየ ይህን ታሪካዊ ቅርጽ እንግዲህ በተለያዩ ቁርሶችና ችግሮች አደጋ ላይ እንዳይወድቅ በማሰብ በባለሽነት ስሜት ይህንን ቦታ ጸጥታው የተከበረ አድርገው ጸጥታ ከሌለ አንድ ሀገር ሊቀጥል አይችልም ሀገር ወይም ደግሞ ታሪካዊ ቅርሶች ጸጥታ ከሌለ ያዋሰና የላቸውም ማለት ነው ይህንን ትልቅ ታሪክ እንግዲህ ያዘለ ቦታ በተለያዩ ነገሮች ለችግር እንዳይጋለጥና እንደገና እንዳይወድም በመስጋት ይህ ረቢ ጃል ሀዳ በለዲና አሚና ይህንን ቤት ያለበትን ክልል ጸጥታው የተከበረና የታፈረ ቦታ አድርገው ብሎ ዱዓ አደረገ ይላል ወርዙካ አለው ሚነ ተመራት እንደገና በዛ አካባቢ የሚኖሩትን ህዝቦች የተለያዩ ፍራፍሬዎችን መግባቸው من آمن منهم بالله እና ከነሱ በአንተ በጌታቸው ያመኑ የሆኑትን አገልጋዮችን አስፈላጊውን ምግብ እንድትሰራቸው ብሎ ዱዓ አደረገ ሁለት መሰረታዊ ነገሮች አንድ ሀገር እንደ አገር እነዚህ ሁለት ነገሮች ካልተሟሉለት ማንም ማሪ ሊኖር አይችልም አንደኛ ጸጥታ ከሌለ ሁለተኛ ሲሳይ ከሌለው አገር አይደለም ማለት ነው እነዚህ ነገሮች ሁልጊዜ አለመቋረጥ እንዲቀጥሉ ኢብራሂም ለትውልዶች ጸለየላቸው ይላል ግሪ ገና ለሚመጣው ትውልድ እስከቂያማ ቀን ድረስ ይሄ ነገር አስፈላጊ ነው ታሪካዊ ቦታ ተከብራ የምትኖረው ቢያንስ እነዚህ ሁለት ነገሮች ሲሟሉላት ነው ስለዚህ መካ መጥቶ ሰው እንዳይረበው ብለው ዱአ አደረጉ ኢብራሂም ማለት ነው እንደገና ደግሞ ጸጥታ እንዳይነፈግ የሚያሰጋው ነገር እንዳያጋጥመው ባከተካው የታፈረች የተከበረች በልሲሳው የተትረፈረፈ ሀገር አድርጋት ብሎ አባታቹ ዱአ አድርጎላቸዋል ይላል ማን ማን አመነ منهم بالله አሉሳቸው ግን እንግዲህ ኢማሙል ሙሂዲን ከመሆናቸው የተነሳ ይህንን ታላቅ ዲን ለአላህ ጥላቶች እንዲተርፍ አልፈለጉም ማለት ነው እና ያንተ ወዳጆች ናቸው እዚህ ቦታ ለጸሎት መምጣት ያለባቸው ስለዚህ እነሱ አንተን ሊገዙ ሲመጡ ከጥታ ተደፈረሰባቸው ለህይወታቸው ይፈራሉ አይመጡም የሚላስ የሚቀመስ ከሌለም ደግሞ ራብ ያው መጥፎ ነውና እዛ ቦታ ችግር ያጋጥመኛል እያሉ የሚመጡ ሰዎች እንዳያንሱ ሁለቱን ነገሮች የተሟላ ዶማን ስጣቸው ብለው አደረጉ ማለት ነው من آمن منهم بالله ከነዚህ ተባሮች በአንተ በጌታቸው በአላህ ያመነና ሚል አخر ከሞት በኋላ ተነስቶ በሰራው ስራ መጠየቅ አለ ብለው የሚያምኑትን ባሮችን በእነዚህ በሁለት ችግሮች ሳቢያ ካባ እንዲርቁ እንዳይሆን ጸጥታና ጥጋብ አስፍን ብለው ለመኑት ማለት ነው ያኔ የአላህ ምስጢር አይታወቅምና እሳቸው ለሱ ብለው ነው የሚከራከሩት ካፊር ሙናፊቅ እዚህ አካባቢ ዝር ማለት የለበትም ተቀደሰ ቦታ ብለው የሚበላው ተለላ አይመጣም ስለዚህ ለሙእሚኖቹ ብቻ ብለው ሲያጠቡ ቃል ወመን ከፈራ እንዴ ካፍሮች ሲሆን እኔ ፈጥሬያቸው ሲያበቃ ማን ይመግባቸው ብለ ነው ላማኞች ብቻ ሲታይ ስጥ የምትለኝ አላቸው ረሐም ረሂም የሆነ ጌታ ማለት ነው እና ካደረም ቢሆን በካደረነቱ የሚጠየቅበት መድረክ ይመጣለታል አሁን ግን ሰው እስከሆነ ድረስ እዛ አካባቢ ባጋጣሚ ዝር ተጣለው ጾም ማደር የለበትም ማምን ዶናን ሰጥቻለሁና ቃሌን አላጥፍም ወማሚን ዳበትን ኢላ አላህ ሪዝቋ ብሏል ጌታ ሲሳዩን ማንም ወንጀለኛ ቢሆን አላህ አላበላህም ወንጀል ከሰራህ ካለው በአለም ላይ ወንጀል እኮ ይጠፋል ወንጀል የሰራ ሰው ሲሳይ እንደማያገኝ ታወቀ አብሯል እንደ ወንጀል የሚሰራው ስለዚህ እዙ ዱንያ ላይ ፍርድ ቤት አቋቋመ ማለት ነው ለወንጀለኞች ይህ ከሆነ ማንም ወንጀለኛ ወንጀል ስራ ብትለው ሊሰራ አይችልም ግን ያበላዋል ያጠጣዋል ይመክረዋል ያስጠነቅቀዋል የበላ እየጠጣ ሲታየን እንዳትወነጅል ተጠንቀቅ ይልሃል ግን ልክ ወንጀሉን ስትሰራ ወዳውኑ ገንዘብ የሚወድም ከሆነ የምትዘው የምትጠብቀው የምታጣ ከሆነ ማነው ወንጀል የሚሰራው እና በዚህ መስፈራርቸው ተጽዕኖ አድርጌ ወንጀለኞች ወንጀል እንዲሰሩ እንዳይሰሩ አላደርግም ግን ሲሳያቸውን እሰጣቸዋለሁኝ ልብ ካላቸው እነሱ የጌታችን ባለውለታችን ነው ብለው ይገዙ ታማኝ ሆኑ እምቢ ካሉ ግን ቀጠሮ ይዣለሁ እዛ ቦታ ይመጡልኛል እስከዛ ድረስ ግን ለካፊርም ቢሆን ሲሳይን አልነፍገውም አለ አላህ Subhanahu Wa Ta'ala ቃለው መን ከፈረ ማለት ወርቁ መን ከፈር ካፊሩንም ቢሆን መግበዋለሁኝ ሀታ መካ አካባቢም ቢሆን ነገሩ ያው መካ እንዳይገቡ ተከልክለዋል ማለት ነው እነማል ሙሽሪኩን ነጀሱን ፈላ ይቅረቡ መስጂድ الحرام ብሏል በህግ ደረጃ በአጋጣሚ ግን ቢገባ እየተደበቁ የሚገቡ አሉ አሁንም ለሰላላ ለተንኮልም የሚገቡ አሉ ከገቡ ግን ሲሳያቸውን አልነፍጋቸው ይላል አላህ Subhanahu Wa Ta'ala በዛ በሚሰራው ደባ ግን የምፋረድበት ቀን ይመጣል قال ومن كفر وارزق من كفر የከፈረውንም ቢሆን መግበዋለሁ ፈኡመቲሁ ቀሊል ግን የመመግበው ግዚያዊ ምግብ ነው ትንሽ ጊዜ አጣቀመዋለሁ ህይወት እስካለ ድረስ ወይ ቦታ እስከተገኘ ድረስ ثم طروا الى عذاب النار ከዛ በኋላ በሰራ ወንጀል ሳቢያ ወደ ሰዓት ቅጣት ገፈትረዋለሁ ቀጠሮ ሲደርስ ወዲ ሰልመሲር እሷን መመለሻነቷ የከፋናትና የጀሃነም ቅጣት ቀጠሮ የተያዘለት ሰው የፈለገውን ያህል ጀራኢም ቢሰራ በዱንያ ላይ የፈለገውን ያህል ቢጠቅምና ቢቀማጠል እሷ ተመጣች ሁሉን ነገር ታስረስተዋለች ሁሉን ነገር ትከፋለች ስለዚህ ይሄ ነው እንጂ አንተ እንደምትለው እዛ አካባቢ ካገር ሆነ ከመጣ ሲታይም አልሰጥህም ብዬ ማጠብ አልጥልም ካፊርም ይሆን ሙስሊምም ይሆን ለማንኛውም ሲታይ በዱንያ ላይ ለሁሉም ነው እንጂ ሰብአዊ መብቱ ነው ማለቱ ነው ለወዳጅና ጥላት በሲታይ አንለይም ይላል አላህ Subhanahu Wa Ta'ala በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala መካን እንዲመሰርቱና ስርዓትን እንዲዘረጉ አዘዛቸው ማለት ነው ኢብራሂም ለጌታ ተውሂድ ምን ያህል ታማኝና ተቆርቋሪ መሆናቸውን ያሳያል ከሱ የበለጠ ለተውሂድ በማሰብ ለካፊር ሲታይ እንዳሰጠው እዛ አካባቢ ብለው ማዕቀብ እንዲጣል ቢጠይቁም ይሄን አልቀበልም እንደ ካፊርም ቢሆን እዛ አካባቢ ከመጣ በየትም ቦታ እንደምረዝቀው እረዝቀዋለሁ ነው የሚለው ማለት ወይ ደርፈው ኢብራሂም القواعد من البيت እና ነብዩላህ ኢብራሂም በይተላህ ካባን በሚሰሩ ጊዜ መጀመሪያ እንግዲህ የወትሮ መሰረቱ ምድር ውስጥ ነበር ትልልቅ የወትሮ ሰዎች ግዙፎች ናቸው ትልልቅ ወጤ ድንጋይ ነበረ መሬት ውስጥ ተብረው መሰረት ያደረጉት ኋላ ላይ ያለውን ግንብ ጎርፍ መጥቶ ሲጠራርገውና ሲያጠፋው ውስጥ የተቀበሩ ትልልቅ የመሰረት ድንጋዮች እንዳሉ ናቸው ለካ አሁን ኢብራሂምን መልአኩ ልኮ እዚህ ቦታ ነውና ካባየ ቆፍረው በዚህ እንዲከበበላቸውና ይህን ስትቆፍር መሰረቱ ታገኛለ ከዛ ከመሰረቱ ላይ ቀጥለህ ታሳድጋለ ብሎ ነው ያሳወቃቸው ማለት ነው እና ያንን በተሰጣቸው መመሪያ መሰረት ሲቆፍሩ ያ የወትሮ ድንጋይ ተደርድሮ አገኙ መሬት ውስጥ ማለት ነው وإذ يرفع إبراهيم القواعد من البيت። የቤቱን መሰረተ ድንጋይ አግኝቶ እንደገና በሱ ላይ ቀጥሎ ማሳደግ ሲጀምር ግድግዳውን ይላል ወኢስማኤል ኢብራሂም ልጁም እንደዚሁ እየረዳው ኢብራሂም ገና ወጣት ናቸው ኢስማኤል ኢብራሂም ራሳቸው እንግዲህ ይገነባሉ ግንበኛ ናቸው ልጃቸው ደግሞ ድንጋው ያቀብላቸዋል ማለት ነው በዛ መልክ አባትና ልጅ እየተባበሩ ይህን ታሪካዊ ቤት ከወትሮ መሰረት ድንጋይ ላይ ቀጥለው ሲያሳድጉት ይላል ምን ይሉ ነበር ረበና تقبل منا ጌታችን ሆይ ይህንን ስራችንን ከኛ ተቀበለን ይሉ ነበር እንግዲህ አላህ ልዩ ቤት ስለሆነ ማንኛውም ዝም ብሎ ጨምላቃ ሰው እንዲሳተፍበት አልፈለገም ሁለቱም ቅዱሶች ብቻ እንዲሰሩት ነው ያዘዘው ማለት ነው ኢብራሂም ወዳጁ እንደገና ወጣት ልጁ እስማኤል ሁለቱም ነብይ ናቸው እና በአካባቢ ሌሎች ሰዎች አሉ አልተፈቀደላቸው ወላ ተሩቅ ቦታ እንጨት ወላ ድንጋይ ማምጣት አይፈቀድላቸውም ቢያመጡም የሚቀበላቸው የለም በዋህ ያለ አንተና አንተ ብቻ ስሩ እኔን ቤት ብሎ አዝዛቸው አባትና ልጅን ማለት ነው ያነ ሰዎች ድንጋይ ያመጣሉ ያግዛሉ እዚህ ተካከማቸው በኋላ ኢብራሂም ያንጻሉ በግንበኝነት ልጃቸው ደግሞ እያስተካከለ ያቀብላቸዋል ማለት ነው ያቀብላቸው ያው በከባድ ስራ የተጠነገ ሰው ድካም ይሰማዋል ድካም ሲሰማው ደግሞ ማንጎራጎር አለ ራሱን ለማጥናናት ማለት ነው እና የሆነ ዜማ ሲያንጎራጉር ነሻት ይሰማልና ያችን ነሻት ለማገኘት ያደርጓት የነበረችው መዝሙር ሳይቀር ወዳጃቸው ፈጅሮ እስከ ዓለም ፍጻሜ ድረስ ምን ይሉ ነበር ያን ቦታ ሲሰሩ ዘፈናቸውን ያቀርብልሃል ማለት ነው ምን ምን ያንጎራጉሩ እና በጣም ደስ የምትል ጥሩ ነገር ነበረች ማለት ነው እሱን እያወደሱ ነው ሌላ ነገር አይዘፍኑም እነሱ መቼም እና ምን ይላሉ ረበና ተቀበል ሚና ጌታችን ሆይ ይህንን የሰጠህ የጣልክብንን አላፊነት ለመወጣት ይሄው በደካማ አቅማችን ጎንበስ ቀና እያልን ነው ይህን ታሪካዊ ቤት እየሰራን ነው ያለ ነው ግን አንተ ፍቃድ ብሎ ሆኖ እንደመረጥከን የሰራናትን የስራ ውጤታችንን ተቀበለን ይሆን እያሉ ነው የሚያዘሙት ማለት ነው ምናልባት የኛ የደካሞች ስራ አልጥምህ ብሎ ለፍተህ ለፍተህ ሲያበቃ እኔ እንደዚህ አይደለም የፈለኩት እዳ አልሆነም ብለን እንዳትወረውርብን እና ትቀበለናለህ ባክ ፍቃድ ሆኖ ተቀበለን ይሉ ነበር ማን ኢነከ አንተ ሰሚዑል አሊም አንተ የምንለውን ነገር ሁሉ በቅርብ ሰሚ የምናስበውንና የምንሰራውንም ነገር ደግሞ አዋቂ የሆንክ ጌታ ነህና በዚህ በደካማ ዕውቀታችን የሰራናትን ስራ እባክህን ቀን እንዳትጥልብን ተቀበለን እያሉ ይማጸኑ ነበረ ማለት ነው ያላህ ወዳጆች እንደዚህ ናቸው ባላቅማቸው ከዛቸውን ይሰራሉ ሰርተው ደግሞ እኔ ይሄን ሰራሁ ብለው አይኩራሩም ጌታ ይቀበለኝ ይሆን አይቀበለኝ ይሆን እያሉ ያስባሉ ይጨነቃሉ ይጸልያሉ ማለት ነው እንደዚህ እያሉ ነበረ የሰሩት ይልሃል ማለት ነው ረበና ጌታችን ሆይ አሁንም ወጃልና ሙስሊመይን ይለክ ሱብሃንአላህ እኛን ሁለታችንን ያንተ ቅን አገልጋዮች አድርገን ይላሉ አድርጓቸዋል ግን ያ የተሰጣቸው እድል እንዲቀጥልላቸው በመጓጓት የበለጠ እንዲወዳቸውና እንዲያቀርባቸው በመሻት እጃአላ ሙስሊመይን ይለከ ይላል ነብይ ናቸው ሙርሰል ናቸው ልጁ ገና ነው አልደረሰም ግን በነካጅ እንግዲህ አንተ ወዳጅ አድርገህናልና ልጃቸውንም የሳቸውን ስራ እንዲካፈል ማድረጉ በልጅነቱ ለትልቅ እድል የታጨ መሆኑን አወቁ ማለት ነው ስለዚህ የምመኙትን እድል እንዲሰጠው ለልጁም ጭምር ዱዓ ማድረግ ጀመሩ እና ለአንተ አገልጋዮች አድርገን ነብይ አድርገን ታላቅ ሰው አድርገን አይደለም ያሉት ሙስሊም አድርገን ሙስሊምነት ትልቅ ማዕረግ ነው እና አሁን ያለነው ነብይ እንድንሆን ብንጸልይ አንሆንም የነብይነት ኃይል ተዘግቷል አይደለም እንዴ ከሙስሊም ሙስሊም ለመሆን ብንጠይቅ እንችላለን ዳደርግልንም ይችላል ይሄ ነው ቋሚው ሁሉንም የሚያሳትፈው ማለት ነው ስለዚህ ሙስሊመይን ብለው ዱአ አደረጉ ማለት ሙስሊም መሆን ሐቂቃ ሙስሊም መሆን ነብዮች እንኳን ይመኙትና ይጓጉለት ነበረ የኛ ቢጠው ሳይሆን ማለት ነው ያንተ ቅን አገልጋይ ማለት ነው ሙስሊም ማለት ላንተ ሁሉ ግዜ ሰውተን በከመን ሳንል የምንታዘዝና የምናገለግል ጥሩ አገልጋዮች አድርገን እንድንቀጥል አስችለን ብለው ዱአ አደረጉ ማለት ነው ከዛም በኋላ አያይዘው ወሚን ዱርየቲና አሉ በእኛ ብቻ አይደለም አገልጋይነቱ መወሰን ያለበት ከትውልዶቻችንም እንደዛው ኡመተን ሙስሊመተን ለክ ለአንተ ቅን አገልጋይና ታዛዥ የሆኑ ህዝቦች ከኛ አብራክ እንዲወርዱና ሰንሰለቱ እንዲቀጥልም ፍቃድ ይሁን ብለው ጠየቁላችሁ ይላል አላህ Subhanahu Wa Ta'ala እና ታላቅ አባቶች ናቸው ማለት ነው ትውልዳቸውን ገና ላልተፈጠረው ያስባሉ ይጨነቃሉ እኛን እንደመረጥከን እንደወደድከን ሙስሊም አድርገህ እስከ ድረስ እንድንቀጥል አስችለን እንደገና ከኋላችን የሚመጣው ትውልድ ደግሞ ዘራችን በእኛ ፈለግ እንዲከተል አድርግልን ሁሉንም ቅን አገልጋዮች አድርጋቸው እያሉ ይጸልዩ ነበረ ማለት ነው ወአሪና መናሲከና እንደገና ደግሞ ይሄንን ቤት ስሩ እና ከሰራችሁ በኋላ እሱ ዙሪያ ላይ የሚሰሩ ኢባዳዎች አሉ ብሏቸው ነበር በጥቅሉ አሁን ቤቱ እየተጠናቀቀ እየተገባደደ ስለሆነ ዋሪና መናሲከና አላ አማል التي تريدها ان نعملها حول هذا البيت ማለት ነው በዚህ ቤት ዙሪያ ልንሰራቸው የምትፈልጋቸውንም የሥራዎች እንድታሳውቀን ብለው ጸለዩ ባይሉትም ያሳውቃቸዋል ግን ያላህ ወዳጅ ሁሉ ጊዜ አላህ ስለሚነግረው ዝም ብሎ አይጠብቅም ልታዘዝ ይላል ይቋምጣል ማለት ነው እና መናሲክ ማለት ያው እንግዲህ የዑምራን የሐጅን ስራ እንደሚሰራበት በተከሉ ነግሯቸው ስለነበረ ያ በዚህ ዙሪያ የሚከናወነው ፍርዓተ ጸሎት ምን እንደሆነ አናውቅም እኮ ያን ነገር ታሳየናለ ታሳውቀናለ ብለው ጠየቁ ማለት ነው ወቱባ علينا ሱብሃንአላህ በእኛ ላይ ደግሞ በይቅርታ ተመለስልን እኛ የፈለግነውን ያህል ጥንቁቅና አገልጋዮችን ብንሆን መቸም ሰው ጉዳት ጥፋትና ጉድለት አያጣውምና ያጠፋነውና ያጓደልነው ቅር ያሰኘህ ነገር ካለ በይቅርታ ተመለስልን እንዳትቀየመን ይላሉ እንግዲህ አላህ Subhanahu Wa Ta'ala ሲወዳቸው የሰው ልጆች እንደዚህ ናቸው ጥሩ እየሰሩ እንደ ወንጀለኛ ራሳቸውን ይደምታሉ። በምን ጌታ ይቀየምኝ ይሆን ምን እንዲያድርገ ይሆን እያሉ ይጨነቅና ተውባ ያደርጋሉ ተውባ የሚያስጠይቅ ወንጀል አልሰሩም ግን እሱ ከፈለገ ምን ይታወቃል በአንድ በኩል እንዲያድርጋል ብሎ ይሆን ብሎ ይሰጋል ማለት ነው እና ይቅር በለን ተመለስልን ይላሉ ኢነከ አንተ ተዋቡ ረሂም አንተ ይቅርታ የምታበዛና ሩሩ የሆንክ ጌታ ነህ እቸም ባሮችን አዛኝ ሩሩ ነህና ታጠፉ ባጠፉ ቁጥር ብትቆጣና ብትቀጣቸው ትችላለህ ግን ተመቅጣትና ተመቆጣት ይልቁንስ ይቅር ብሎ ማለፍ ነውና የምታበዛው በዛ መሰረት እኛንም እለፈን ይቅር በለን ራራልንና ዘንልን እያሉ ይህንን ዜማ እየደገሙ ነበረ ካባን ስራ የሚሰሩት ይልሃል ለማለት ነው ረበና አሁንም በመቀጠል ጌታችን ሆይ አሉ ወባሲህም በዛ አካባቢ በሚገኙት ህዝቦች ላይ ረሱላን ታላቅ የሆነ መልእክተኛ ላክላቸው ብለውም ጠልየዋል ነው የሚለው እና እንግዲህ ለህዝቡ መጀመሪያ ሲሳይ እንዳይቋረጥና ጸጥታው እንዲከበር በአካባቢ ለሚገኝ ህዝብ ሁሉ ቋሚ ጸሎት አድርገዋል ከዛ በኋላ ደግሞ መንፈሳዊ ምግቡ እንዳይጎለው የነብይ ያስፈልገዋል ማለት ነው በዛ አካባቢ ለሚኖሩ ሰዎች ከኛ አልፈት በኋላ ደግሞ ያገልግሎት እንዳይቋረጥና እንደገና ሰዎች ወደ ጋይሪያ እንዳይመለሱ እባስ ይህን በእነሱ መካከል ላክላቸው ረሱለን ታላቅ የሆነ መልእክተኛ ረሱለን አዚማን ፈኺማ ማለት ያ መልእክታል ተንዊኑ ልዩ መልእክተኛ ማለት ነው ዝም ብሎ ነብይ ሳይሆን ታላቅ የታላቆች ሁሉ ታላቅ የሆነ መልእክተኛ ላክላቸው ከነሱ መካከል በማለት ጸለዩ ነብዩ መሐመድ እንዲመጡ አለይሂ ሰላቱ ወሰለም ማለት ነው እና አነዲያወቱ አዲ ኢብራሂም ይሉ የነበሩት ለዚህ ነው የወዳጅ የታላቁ አባቴ የጸሎት ውጤት ነኝ ይሉ ነበረ ማለት ነው እንዲህ ታላቅ ነብይ እንዲትልክላቸው ለመካ ህዝቦች ብሎ በመጠየቁ መሰረት ነው አላህ ይህንን እድል የሰጣቸው ማለት ነው እና መለክተኛ ላክላቸው ያ መለክተኛ ምን ያደርጋል የትሉ አለህም አያቲ እና በአንተ ፍቃድ ተመርጦ ያንተን መመሪያና ትእዛዝ ተቀብሎ አንቀጽህን ለሰዎች የሚያነብና የሚያቀርብ ታላቅ መልእክተኛ ላክላቸው ብለውም ጠልየዋል በዛ ፍርአት ላይ ይላል ወይዋልሙሁም ኪታብ እና ያንተን ኪታብ ምስጥሩን አብጠርጥሮ የሚያስረዳቸውና ወልህክመተ ነብያዊ ጥበብንም የሚያንጻቸው የሆነ ነብይ ላክላቸው ኪታቡን እንግዲህ ቃሉን በደንብ እያስጠና የሚያሸመድድና እንደገና ደግሞ በዛ በቃላት ውስጥ ያሉትን ምስጢሮች በሚገባ በሱና በቃል በተግባራት እያሽቆጠቆጠ የሚያሰለጥናቸውና የሚክናቸው መሪ አስተማሪ ስጣቸው ወይዘኪም እና ከመጥፎ ልማድና ከአጉል አስተሳሰቦች የሚያጸዳቸው ይላል ሰዎች እንግዲህ መሪና አስተማሪ በሌላቸው ጊዜ ወደ ጃሂልያ ይገባሉ የተለያዩ አውሪያዊ ባህሪዎች ይጠናወቷቸዋል እና እሱ ከመምጣቱ በፊት ኩፍር ወይም ሽርክ ኒፋቅ ተንኮል አረመኔነት ያለባቸውን መጥፎ ባህሪያቶች ሁሉ አጥቦ የሚያጸዳቸው ንጹህ የሚያደርጋቸው መሪ ላክላቸው ብለው ጸለዩ ማለት ነው ኢነከ አንተ العزيز الحكيم አንተ ሁል ጊዜ ለማድረግ የፈለከውን ሁሉ የሚያቅትህ ነገር የለም አሸናፊ ነህ እንደገና ደግሞ የምትሰጠው ጸጋ ለማን እንደሚገባ ጠንቅቀህ የምታቃዋቂ ነህና በዚህ በእውቀትህና በኃይልህ እንደዚህ የጠየቅንህን ነገር ከቢራዊ አድርግልን ብለው ሲማጸኑ ነበረ በዛ መሰረት ነው እስካሁን ድረስ ብዙ ትውልዶች ተጠቃሚዎች ሊሆኑ የቻሉት በማለት አላህ Subhanahu Wa Ta'ala የወዳጆቹ ጸሎትና ውጤቱ ምን እንደሆነ ባጭር ባጭሩ ይጠቁመናል ማለት ነው አሁን ወቅቱ ስላለቀ እንግዲህ የተረፈውን ኢንሻአላህ ነገ ደግሞ እንቀጥልበታለን የዛሬው በዚህ ይተናከካል ወሰለላሁ ዐለ ነብይ ወአለይሂ